ብቸኛ አምላክነት በነቢዩ አለይሂ ሰላቱ ወሰላም ነቢይነት ሙቶ መነሳት አለ ብላችሁ ያመናችሁ ሁሉ ይላል ያ አዩሃ አለዚነ አመኑ የምትሰግዱ የምትጾሙ ሐጅ የምታደርጉ ሁሉ ማለት ነው ለየብልወነኩም ላህ ወላሂ አላህ ይፈትናችኋል በጌትነቴ ይሁንብኝ ይፈትናችኋለሁ ማለት ነው ለየብልወነኩም ላህ አላህ ይፈትናችኋል በምን ቢሸይኢን በሆነ ነገር ይፈትናችኋል አንቀጹ ዘጠና አራተኛው አንቀጽ ዘጠና አራተኛው አንቀጽ አልማኢዳ ዘጠና አራተኛው ላይ ቁርአን ያዙ ቁርአን ያዙ ልጆች ለየብልወነኩም ላህ አላህ ስብሓንሁ ወተዓላ ይፈትናችኋል ቢሸይን በሆነ ነገር ሚን ሰይዲ ካውሬዎች ተናሉሁ አይዲኩም ወሪማሑኩም ጦራችሁም እጃችሁም በሰላም በቀላሉ በሚያገኘው አውሬ ይፈትናቸዋል። አውሬ ነው ግን ህፃን ስለሆነ በእጅህ የምትይዘው የሚዳቋ ልጅ ወዲያው እንደተወለደ ምንም ማድረግ አይችልም። ነገር ይያዛል፣ ገና አልለመደም። ወይም ትልቅ ነው ስትወረውር አያመልጥም፣ ሩጦ ማምለጥ አይችልም። فوقه على بكبره او بصغره بفلك النتو شو ما قلني بمهنو ويم لج بمهنو شغلا بمهنو بكلالو بمستادين جواتشو عوريوش يفتناتشو هالي سلذي من لمثل ما رقنو ليعلم الله من يخافه بالغير بارك اسفنو الله يمي فراه سوما عندهونا لما وقبلو لو الله يخدي بها زمتالت يخدي بها زمتالت عصلو سمتال عمران يتمتال በኢሕራም ነው የመጣው ሰው በኋላ ግን በኢሕራም መጥተው ቢሆንም አትገቡም ሲሏቸው ታግተው ወደ እንትን ሄዱ ወደ ስምምነት ተፈጠረ ግን ገና ኢሕራም ላይ እያሉ አላህ እያላቸው ያለው ምንድን ነው ሙሕሪም ሰው አውሬ ማደን የለበትምና አውሬ ማደን ሲባል ተሯሩጦ ተጫጭሆ የሚያዝ አውሬ ሳይሆን በቀላሉ ያለ አውሬ የሚገርመው መጥተው የጅግራ የምናምን ልጆች የሚዳቋ የድኩላ ልጆች አጠገባቸው ይልከሰከሱ ነበረ አላህ ስብሓንሁ ወተዓላ ይህን የቁርአን አያት አውርዶ ምን አላቸው ليبلونكم الله بشيء من السيد تناله أيديكم ورماحكم لمن ليعلم الله من يخافه بالغيب الله سبحانه وتعالى بركة لا يهونو يمي فراو ما እንደሆነ ለማወቅ ፈልጎ ነው فمن اعتدى بعد ذلك ይሄ ህግ ከወረደለት በኋላ ድንበር ያለፈ من اعتدى ድንበር ያለፈ ድንበር የተላለፈ ህግ የጣሰ بعد ذلك ይሄ ነገር ከተነገረው በኋላ فله عذاب أليم የሚያም ቅጣት ነው የሚጠብቀው ይላል አላህ Subhanahu Wa Ta'ala ያ ايها الذين آمنوا እናንተ በአላህ Subhanahu Wa Ta'ala ብቸኛ አምላክነት በነብዩ መልእክተኝነት ሙቶ መነሳት አለ ብላችሁ ያመናችሁ ሁሉ لا تقتلوا الصيد وأنتم حرم አውሬ እንዳትገሉ እናንተ ኢሕራም ላይ እያላችሁ በሐጅም በዑምራም ኢሕራም ላይ የገባ ሰው አውሬ ማደን ክልክል ነው። ወመን ቀተለሁ ሚንኩም ሙተዓሚደን ከእናንተ መካከል አውቆ የገደለ ሰው ፈዓለይህ ጀዛኡን በእሱ ላይ ጀዛ አለበት ምትሉ ማ ቀተለ ምን ነዓሚ ከገደላቸው አውሬዎች ጋር ተመሳሳይ የሆኑ መክፈል አለበት የሕኩሙ ቢሂ ዘዋ ዓድል ሚንኩም ከእናንተ መካከል ፍትሐዊ የሆኑ ሰዎች ይሄንን የገደልከውን ጅግራ ይቺ አሞራ ማነች ይቺ ዶሮ ትመስላለች ወይም የገደልከውን ሚዳቋ ይቺ ፍየል ትመስላለች የገደልከውን የማን ነው የዱር አውሬ ይሄኛው የለማዳው አውሬ ይመስለዋል ብሎ የሚወስኑት ዘዋ አድሊ ናቸው ፍትሃውያን ናቸው ፍትሃውያን ሰዎች ካልሆኑ በስተቀር ማንም ለዚህ ውሳኔ የሚያረግ የሚበቃ ሰው ማንም የለም ማለቱ ነው ሃዲየን ስጦታ ሲሆን ባሊግ الكعبة ካዕባ መድረስ ያለበት ስጦታ ሲሆን አው ከፋረቱን ወይ ፊድ ያለባችሁ ጧዓሙ መሳኪን ሚስኪኖችን ማብላት አው አድሉ ዛሊክ ወይ ሚስኪኖችን የማብላትን ያህል የሚመጥን ገንዘብ ይከፈላል ثمان له صوم الصومان ثياما صوم الصومان ليذوق وبال امره يتفاتون قطعات ليقمص زين يهن المفعل لبث الى الله عفى الله عما سلف كذي ما فيت يسرى ينبروا كذي عمد بفيت سروت ينبروا طفات الله يكرم الوال ومن عاد عهم بن يتملسنا بزيو لا يقبع فينتقم الله من الله سبحانه وتعالى كسيب بكلال والله عزيز انتقام الله شنا الشنافينا يبقى لا بالبيت لهم إلا الله سبحانه وتعالى وحل لكم صيد البحر وطعامه يا بحر أوريوتشنا يا بحر مقل لأن أنت يتفقد الله تهلا لله وحل لكم صيد البحر يعني ما يصطاد منه طريا كبحر اللي تعدنا متو يمي بلاو نقر يمي قنيو نقر عصان የአሳ መሰል ምግቦች እንዳለ ይፈቀድላችኋል አለ አላህ ወጠዓሙሁ ምግብ ነው የሚባልም አሳው ባይሆንም ስጋም ባይሆን አውሬም ባይሆን ያለ ምግቡ في الرواية المشهورة عنه صيده ما أخذ منه حيا صيد مالت سايموت يتيازى مالت له طعامه مالت دمو يموت واسا مالت له إذا وطعامه متاعا لكم وللسيارة لن أنتم هنو لن أنتم هنا لتواجج سوج ለሃጆቹ መጠቃቀኛ ሲሆን ሰያራሁ ጀምዑ ሰያሪን ሊመን ካነ ቢሐድረት ልባሕሪ ወሰፈር ለጉዞኞች ማለት ነው ለተጓዦቹም ሆነ ለእናንተ መጠቃቀሚያ ሲሆን ይሄ ተፈቅዶላችኋል ይላል ነው وحرم عليكم سيد البر ما دمتم حرما የሜዳ እንስሳዎችን ማደን ግን በኢሕራም ላይ ያላችሁ ሐራም ሆኖባችኋል ይላል واتقوا الله الذي إليه تحشرون መቀስቀሻችሁ ወደ እሱ የሆነውን አላህን በትክክል ፍሩት በአግባቡ ተጠንቀቁት ወተቁላህ አለዚ ኢለይህ ትሕሸሩን ሐሽራችሁ ተቀስቅሳችሁ ተደርታችሁ የምትሄዱት ወደ እሱ የሆናችሁትን አላህን ሐቀ ቱቃቲ ተገቢውን ፍራት ፍሩት ይሄ መሸዋወድ ይቅር ወደ እሱ ነው የምትሄዱት ሲባል እኮ አሁን ለምሳሌ ልታታልለው የምትፈልገውን ባለስልጣን ተመልሶ ጉዳይ እሱ ጋር ነው የሚሄደው ከተባለ ታታለዋለህ አታታለው ምን ማለት ነው ይሄ ሰው ይሄ አያ የፈለገው ወተቁላህ الذي اليه تحشرون አላህ ጋራ እንዲህ መቀለድ ስትጀምሩ ሄደ ሄደ ፋይልህ እሱ ነው የሚያየው ያንን አውቀህ ነው መጠንቀቅ ያለበት اتق الله حيثما كنت بالسيئة الحسنة تمحوها وخالق الناس بخلق حسن الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك واتقوا الله الذي إليه تحشرون جعل الله الكعبة البيت الحرام جعل الله الكعبة البيت الحرام الله كعبان أدرجه البيت الحرام ያን የተከበረውን ቤት المحرام المحترم أو المحرم بما حرم الله به في إحرامك إحرام አድርገህ ስትገባ የሆኑ ነገሮችን እንዳትነካ የተከለከለውን የተከበረውን ለማለትም ያገለግላል البيت الحرام قياما للناس ለሰዎች መቋሚያ አድርገነዋል ለሰዎች መኖሪያ አድርገነዋል ቅያመን ቢማዕና ሙቃመን መቋሚያ አድርገናል እንዴት ነው መቋሚያ ማለት የሚኖሩበት ሰው እንዲኖርበት አድርገናል ወይም ለብዙ ጊዜ የሚቆዩበት አድርገነዋል يقول تعالى سير الله الكعبة البيت الحرام قواما للناس الذين لا قوام لهم قواما للناس قياما للناس لسوش منواري አድርገነዋል ለሰዎች መጠበቂያ አድርገነዋል ዋስትና አድርገነዋል ሐታ እንኳን ወንጀል የሰራ ሰው እንኳን እንዲወጣ ይደረጋል እንጂ እዚያ እያለ እርምጃ ይወሰድበት يحجز قويهم عن ضعيفهم ومسيئهم عن محسنهم وظالمهم عن مظلومهم والشهر الحرام ያን የተከበረውን ወርም አድርገናል የዙል ሕጃን ወልሃዲየ ስጦታንም ለካዕባ የሚወሰደውን ስጦታ ወልቀላኢደ ለስጦታው የሆኑ ምልክቶችንም አድርገናል ቅያመን ሊናስ ለዚዎች አድርገናል جعل الله الكعبة البيت الحرام قياما للناس والشهر الحرام والهدي والقلائد ذلك يدرج نبت لتعلموا أن الله يعلم ما في السماوات وما في الأرض الله سبحانه وتعالى بسبات سماين በሰባቱ ምድርም ውስጥ ያሉትን ነገሮች በጠቅላላ የሚያውቅ እንደሆነ ልታውቁ ነው ሊተዕለሙ አነ አላህ ያዕለሙ ወአነ አላህ ቢኩል ሸይኢን ዓሊም አላህ ስብሓንሁ ወተዓላ ሁሉን ነገር የሚያጌታ መሆኑንም እንድታውቁ ነው ይለናል عبد الله بن عباس رضي الله تعالى عنه سعيد بن مسيب سعيد بن جبير ليلوتشم أحل لكم صيد البحر يعني ما يصاد منه طريا يتعددوا فهي موزاء نأروه سايوة أين رسالة تبت عصالة وطعامه مالت موت يمي وتواسع لم يجب النتجي لمن ما قلت وطعامه مال فوضه ميتا صيد البر مالت اسكمت ذو درس روه ينبرو وطعامه مالت دمو بحر قل راسه موجو كان تو موت يوتعوه እንጂ ሁለቱም የሚገቡ ይመገቡ ስለነበሩ የምግብ ናቸው እነዚህ ዋናውም ቢሆን ጤነኛው ማሳ ቢሆን ከወጣ ይሞታል አይቆይም ስለዚህ ጧዓሙሁ ማለት አሁን ከዚህ በኋላ መብላት እንጂ ሌላ ያስፈልገውም የተባለ ማለት ነው አልቆለት የወጣ ለማለት روي عن ابي بكر الصديق وزيد بن ثابت وعبد الله بن عمرو وابي ايوب الانصاري رضي الله عنهم وعكرمه وابي سلمه بن عبد الرحمن وابراهيم النخعي والحسن البصري وقوله سبحانه متاعا لكم وللسيارة أي منفعة وقوتا لكم أيها المخاطبون لا جبتي هن القرآن يمتسمو هلو لأن أنت أمياسي ياسيهون منفعة لأن أنت تكنسيهون كذا وللسيارة لسيار والجم وهم جمع سيار سيار مالت تواجل مالت قال عفرمة لمن كان بحضرة البحر والسفر كبحر أتقب لعلم كبحر لراكم وقال غيره الطري منه لمن يصطاده من حضرة البحر وطعامه ما مات فيه أو اسئد منه وملح وقدد زادا للمسافرين والنائين عن البحر عسى لا أتقب بحر أتقب لعلم ودياولو بتفسير بلد ተዘጋጅቶ ተደርቆ በጨው ተለውሶ ምን እንዳይበላሽ የሚደረገው ለማን ነው? ሚስተያራ ነው፣ ለተጓዦች ነው፣ ለመንገደኞች ታደርቀዋለህ። ከዚያ በኋላ በየሄድክበት እየጠበስክ መብላት ነው። وقد روي نحوه عن ابن عباس ومجاهد والسدي وغيرهم روى الإمام مالك بن بن أنس عن جابر بن عبد الله قال بعث رسول الله صلى الله عليه وسلم نبي لاكو ما لاكو بعثا قبل الساحل ودج الرجاء وأكبابي عند لغوك عند ملك عند ملك تنابود لاكو نبي عليه الصلاة والسلام فأمر عليهم أبا عبيدة بن الجراح أبو عبيدة بن الجراح حلافي ديهن عن الرمز وهم ثلاثمائة وأنا فيهم እነዚያ ሰዎች መካከል እኔ አንዱ ነበርኩኝ ቁጥራቸው ስንት ነበሩ ሶስት መቶ ሰዎች ነበርነ እኔ አብሬያቸው ነበር ነበርኩ ይላል አነስ ብኑ ማሊክ ነው قال فخرجنا وطالنا حتى إذا كنا ببعد الطريق في فني الزاد የሆነ መንገድ ላይ መሀል ላይ ስንደርስ ስንቅ አለቀ ያ አላህ አየሁ ፈተናው فأمر أبو عبيدة بأزواج ذلك الجيش أبو عبيدة يعني سراويتون بمولو يالاتيون سمك سبسبوا على الناس سلسبا فجمع ذلك كله فكان ميز ودي تمرين يتمر هلت كشام ميز تمر من إزباته وقاوش نبرو ينسون يهال هنا هلت بتاع هنا إذا هلو يسوس متوسو قال فكان يقوفنا كل يوم قليلا قليلا بيكانوا تنش تنش ጭምጥ ጭምጥ እየሰጠ ያበላን ነበረ حتى فني ይህም አለቀበት فلم يكن يصيبنا إلا تمرة تمرة ለእነዚህ ሁሉ አንዳንድ ተምር እንጂ ሌላ መዳረስ አቃተ ትንሽ ትንሽ ሲሰጥ አለቀ ከዚያ በኋላ አንዳንድ ተምር ሆነ የሚሰጠው فقلت وما تغني التمرة እኔ ምን አልኩ በውስጤ ታዲያ ተምር ምን ፋይዳ አለው አንድ ተምር ተበልቶ ምን ሊሆን ነው አልኩ فقال وقد وجدنا فقدها حين فنيت አንድ ተምር ምን ያህል ዋጋ እንዳላት እሷን ስትቀር አወቅናት አለ قال ثم انتهينا الى البحر ከዚያ እንግዲህ መድረስ አልቀረም ባህሩ አጠገብ ደረስን فإذا حوت مثل الضرب ትልቅ ጋራ የሚያህል እንትን አለ አሳ አለ فأكل من ذلك الجيش ثمانية عشرة ليلة كذا أتى يا سوس متو سراويت عشرة سمنت كان تمجمع يا سلام من الجمل يا لك ها سنت كبري هذا اه كبري نجرة انت رابطة يا ام كبري تمنعيون كبري <laughs> ያ ሰላም ያ ሰላም አስራ ስምንት ቀን ይኸው እንግዲህ ያላህ ነገር ቀደም ሲል አንዳንድ ተምር ነው ከዛ ደግሞ እንግዲህ እስከምትጠግብ ብላ ብሎ ያውም ያሳ ስጋ حتى أكل الجيش منه ثمانية عشرة ليلة ثم أمر أبو عبيدة بدلاعين من أضلاعه فنصبا أبو عبيدة ሁለቱን ጎንና ጎኑን እንትኑን ሽንጡን ስቀሉ አሉ ስቀሉት አሉ ثم أمر براحلة فرحلت ግመሏ እንድትጫን አደረጉና ተዘጋጀችና ወመረት ተሕተሁማ እነዚህ ተተክለው በስራቸው እንደዚህ ቁሞ እንትን እንጨት ላይ ማነው ሁለቱ ጎኖች ተቁመው ግመሏ ተጭና በስራቸው አለፈች እዚህና እንደዚህ ያስቀመጡት እነዚህ እዚህና እዚህ ተደረገ በስሩ አለፈች ግመል ከነጭኖቷ ጎኑም ብቻ እኮ ነው ፈመረት ثم مرت ومرت تحتها فلم تصيبهما وهذا الحديث المخرج في الصحيحين هي حديث صحيحين أن حديث له روى مالك عن أبي هريرة قال سأل رجل رسول الله صلى الله عليه وسلم فقال يا رسول الله إنا نركب البحر ونحمل معنا القليل من الماء فإن توضأنا به عطشنا أفنتوضأ بماء البحر فقال رسول الله صلى الله عليه وسلم هو الطهور ماؤه الحل ميتته أبو هريرة يا يا ورف لنا حديث هلا يهم بهن السيحين هلا له هو الطهور ماؤه الحل ميتته ناو مالك بزقبوس حديث يالنا رجاله رجال السيحين هنا صحيح حديث له حديثنا له إنا نركب البحر إنا بزقبين ባህር ላይ የምንውለው የባህር ሰራተኞች ነን ባህርተኞች ነን እና የሚጠጣ ውሃ ይዘን እንሄዳለን ውዶ ብናደርግበት ለመጠጥ አይተርፈንም ውዶ ካደረግንበት ወዲያው ያልቅብናል በባህር ውሃ ውዶ እናድርግ ንጹህ ነውን አሏቸው ቃለ አለይሂ ሰላቱ ወሰላም ወጠሁሩ ማኡሁ አልሕል መይተቱሁ ባህር ማለት እኮ ውሃው የሚያጸዳ ሌላን የሚያጸዳ ውስጡ ሙቶ የተገኘ ነገር ሐላል የሚሆንበት ነገር ማለት ባህር ነው አሉ ጥያቄያቸው የባህር ውሃ ቆሻሻ ነው አይደለም ማለት አልነበረም ይላሉ ታዲያ ጥያቄው ምን ነበረ هل هو يجوز أن يطهر أن يطهر به غيره ሌላን ማጽዳት ይችላል ወይ ነው እንጂ እሱማ ምን ወደቀበትና ይነጅሳል ማኡን ከሲር እኮ ብዙ ውሃ እንደ ባህር ያለ ውሃ ምንም ነገር ቢፈስበት አይነጅሰውም የሆነ ሰው ሲጸዳዳ ሲሸናበት ብታይ እዚያ ባህሩ አጠገብ እዚያ አካባቢ ያለው ንጹህ ነው الماء الكثير لا يغير شيء إلا ነጃሳውን የሚመስል ከለር ካመጣ ወይ የሱን ሽታ ወይ የሱን ጣዕም ካመጣ ታዲያ ጥያቄው ምን ነበረ አፈለ ተወضኡ ቢሂ ነው ያሉት ውዱእ እናርግበት ወይ ማለት ሌላን ያጸዳል ወይ ነው ውሃ ለራሱ ንጹህ ሆኖ ሌላን የማያጸዳ ነገር አለ ማለት ነው ከዚያ ውስጥ አንዱ የባህር ውሃ ይሁን ላ እሳቸው ምን አሉ ወጣሂሩ አላሉ ምንድን ያሉት ጠሁር ጠሁር እና ጣሂር ምንድነው ልዩነቱ ወጠሁሩ الطهور لا ንጹህ ነው አይደለም ንጹህ ቢሆንማ ጣሂር ይል ነበር هو الطاهر ቢል ለራሱ ንጹህ ነው ነው ጠሁር ካለ ግን የሚያጸዳ ማለት ነው ለራሱ ለራሱ ንጹህ ሆኖ ሌላ አዋ ለሌላ ሳይጸዱማ ሌላ ማጣት ይቻላል هو الطهور ماؤه الحل ميته فيه حديث يمكن بلوغ كل حديث هو الطهور ماؤه الحل ميتته ነብዩ አለይሂ ሰላቱ ወሰላም በዚህ ሐዲስ ላይ በዚህ ሐዲስ ላይ የሚገርማችሁ ያልተጠየቁትን መልሰዋል። ምንድን ያልተጠየቁት? ስለ ስጋ ነገር አልተጠየቁም ነበር አይደል? ማንም ሰው የሚያቅ ሰው አሊም የሆነ ሰው ጠያቂው እንኳን ባይጠቁም ለጠያቂው የሚጠቅም ነገር ሲያገኝ መልስ መስጠት ጥሩ ነው ነው አብሮ ማስተማር ይሄንን መጠየቅ ነበረብህ እንደማለት هو الطهور ماؤه الحل ميتته وحرم عليكم صيد البر ما دمتم حرما بر مالت ضد البحر ነው የባህር ተቃራኒ በር ነው ባህር በር በር ማለት ሜዳ የብስ ደረቅ ባህር ማለት ውሃ ባህር ሶይዱል በርን የሜዳን አውሬ ማደን አላህ ከልክሏል حرم ላይ ያላችሁ أي في حال إحرامكم يحرم عليكم الاصطياد ففي دلالة على تحريم ذلك فإذا اصطاد المحرم الصيد متعمدا أثم وغرم أو مخطئا غرم وحرم عليه أكله هذا በኢሕራም ላይ ያለ ሰው አውሬ ማደን ክልክል ነው አውቆ ካደነ ያደነውን አውሬም ሂሳብ ይከፍላል መብላቱም ክልክል ነው በስተት እንኳን ካደነ ይከፍላል እንጂ ወንጀለኛ አይሆንም ግን መብላቱም ክልክል ነው لأنه في حقه حرام كالميتة وكذا في حق غيره من المحرمين والمحلين وأما إذا صاد حلال صيدا إحرام استللسو أو ربيادننا فأهداه إلى محرم ودا إحرام ودا رقسو بيستو يعنقل لم يجوز للمحرم أكله لحديث الصعب بن جثامة أنه أهدى للنبي صلى الله عليه وسلم حمارا وحشيا وهو بالأبواء أو بودان فرده عليه فلما رأى ما في وجهه قال إنا لم نرده عليك إلا أنا حرم ሌላ ኢሕራም ላይ የሌለ ሰው እንኳን አድኖ አምጥቶ ቢሰጣቸው ኢሕራም ላይ ላሉ ሰዎች ሐራም ነው ሐዲስ ብን ጀሳማ صعب بن جسامة የሚበለው ሰሐቢ ለነቢዩ አለይሂ ሰላቱ ወሰላም ወዳን ላይ ወይ አብዋ ላይ እያሉ ሲመጡ ኢህራም እንዳደረጉ አምጥቶ አድኖ የዱር አውሬ ይህንን ተመገቡ ብሎ ሰጣቸው። መለሱበት ላላ እንደ ከፋው አዩ። ጠሩትና እንደገና እኔ እኮ የመለስኩብህ ኢህራም ላይ ስለሆነ ነው። የኢህራም ላይ ያለ ሰው አውሬ ታድኖለት አይበላምና ነው አሉት። أن النبي صلى الله عليه وسلم ظن أن هذا إنما صاده من أجله فرده لذلك فأما إذا لم يقصده بالاستياد فإنه يجوز هذا عند عند جزء بإحرام لاي بحج إحرام لاي يالو سوت መንገድ ላይ ሲሄዱ የሆነ ቤት ላይ ግቡ ተባሉና ተጋበዙ ሲጋበዙ የዱር አውሬ ድኩላ ወይም ምናምን ታርዶ ነው ያገኙት ቢበሉስ እሱ ችግር የለውም ለነሱ ሆን ተብሎ እንዳይታረድ ነው እንጂ እንዳይታደድ ነው እንጂ إذا لم يسده من أجله بل صادفه يجوز واتقوا الله الذي إليه تحشرون الله سبحانه وتعالى جعل الله الكعبة البيت الحرام قياما للناس بمالك يكعبة تلك الناس كعبة وسط كعبة زوريا يتسبع سبسو በምንም ጉዳት ሊደርስበት እንደማይገባ በግልጽ ነገረን ነገረን صيرت لكم أيها الناس ذلك قياما كي تعلموا أن من أحدث لكم لمصالح دنياكم ما أحدث مما به كرامكم علما منه بمنافعكم ومضاركم أنه كذلك يعلم جميع ما في السماوات والأرض مما فيه صلاح عاجلكم وعاجلكم ولتعلموا أن الله بكل شيء عليم الله كل النذر يمناك مولون عند التوقن وأن الله بكل شيء عليم واعلموا أن الله شديد العقاب وأن الله غفور رحيم واعلموا وقال الله أن الله شديد العقاب قد اعتذرتنا الله شديد العقاب هو مالك وأن الله غفور رحيم الله باري النازينه እንግዲህ ቅጣቱም ከባድ ነው ምህረቱም ሰፊ ነው ብዙ ጊዜ አላህ ገፉር ረሂም ነው እያለ ሰው ራሱ ሲያታልል ታያለ ይሄን ነገር ለምን ታደርጋለህ የለም ትሰራለህ ሲባል አላህ ገፉር ረሂም ነው አላህ እኮ መሀሪ ነው እንዲህ ታካብሉታላችሁ ታጣብቡታላችሁ ምናምን ይላል ገፉር ረሂም ብቻ ነው እንዴ شديد العقاب ما لكم ለዚህ ነው እዚህ ቦታ ላይ من አለ أن الله شديد العقاب وأن الله غفور رحيم ሌላ ቦታ نبي عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم عبارتين قال على الله يني مهرت أني أنا الغفور الرحيم <coughs> يني مهرنا زي بهوني النقر وأن عذابي هو العذاب الأليم ما على الرسول إلا البلاغ على الله በመለስተኛው ላይ ማድረስ እንጂ ምንም የለበትም ያ ሰላም ይህ ትልቅ ሸክም ነው ያወረደልን አላህ አስተማሪዎች ያስተማራችሁትን ነገር እስከ ማስፈጸም ድረስ ቀጥሉ ቢባል ኑሮ ምን ይበጀን ነበር ማ አለ ረሱሊ መለክተኛው ላይ ምንም የለም ኢለ ልበላግ ማድረስ እንጂ ያለ አላህ በላግ ትበልግ የአላህ ስብሓንሁ ወተዓላ ህግጋት እንዲሰማ መጣር አለብን ነገም ዳሪም ነገ ወዲያ የአላህ ስብሓንሁ ወተዓላ ቁርአን የረሱል አለ ሰላት ወሰላም ሱና እንዲደርስ ሁሉም ማድረስ አለበት ካደረሰ በኋላ ምንም የለበት ብዙ ጊዜ ብዙ ጊዜ ዳዒዎች መሻይኮች ዑለማዎች በጣም ነው የሚጨናነቁት ከማስተማራቸው በፊት ሰው ከሰማ በኋላ ምን ይወጀዋል ነው አንተ ምን አገባ አንዳንዱ ጃሂል ምን ማለት ጀምሯል አታስወጅብብኝ አቦ ማለት ጀምሯል አትንገረኝ ካልሰማ ያኛውን የሚቀጣ ብሎ ነው ያላደረሰው አንተም ደግሞ አታስቀጣኝ ብለ አታስወጅብኝ ብለ ንገረው ዝም ብለ ይቺ መናገሩ እራሷ እኮ ትልቅ መስዋዕትነት ትላለች የተናገሩ ሰዎች ይጠላሉ ይወገዛሉ እንዲሁ በጣም ጨዋታው ደርቶ አለበት እንግዲህ ጫታዎች የሚደሩት እኛ ሀገር ሐሜት ሲጨመርባቸው፣ ጫት ሲጨመርባቸው፣ ውሸትም ሲደራረብባቸው እነዚህ እነዚህ አሉ አይደል? አለበለዚያም እንደው ሐቅ በሐቅ ሲሆን እንቅልፍ ነው የሚመጣው። አዲያ ውሸት ሲሆን ታው ታው ይሄ ውሸት ነው ካል አንተ ጋር ይላል። ሐሜት ሲጀምር ሐሜ አንተ እኔ ሰው ስጋደስ ኦ እኛ መላይካ ለማሳቅ ብሎማ መዋሸትማ ያለ እኮ ነው ማንም ልጅ ንገር ይህንንም ቢሆን ቢመጣ እስከ መናገር ድረስ መንገር አለብን ከተናገርክ በኋላ ላይፈጽሙት ይችላሉ የሚጠጡ ሰዎች የሚጠጡ ሰዎች እየጠጡ ወላሂ ሐራም ነው በላቸው አንተ እየጠጣህ እንኳን ቢሆን ሐራም መሆኑን ንገራቸው አብራችሁ እየጠጣችሁ ይሄ ክልክል ነው በእስላም ክልክል ነው በላቸው አንዳንዶቹ أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون يمينوا بني إسرائيل وكنا الله وكسبته እንዲህ እናንተ እየሰራችሁ እያጠፋችሁ ሌላ ሰው አታጥፉ እያላችሁ ትከለክላላችሁ እንዴ እናንተ ያላመናችሁበትን እመኑ እያላችሁ ትናገራላችሁ እንጂ ብሎ የወቀሰበትን ቁርአን ያነሱና ሰዎች የማይሰሩትን ስሩ ብለው መናገር የለባቸውም ይላሉ ላ የማይሰራ ሰው መናገሩ ተሰሚነቱ ይሄን ያህል አይደለም ለማለት እንጂ ከቡረ መቅተን عند الله ان تقولوا ما لا تفعلون ማለት አትከልክሉ ማለት አይደለም አለበለዚያማ እኮ ሲጠጣ ያየ ሰው እሱም እየጠጣ ሁለት ወንጀል እየሰራ ነው ማለት ነው ዝም በማለቱ እየጠጣ አትጠጡ ብሎ በመናገሩ ግን ቢያንስ መልእክቱን አስተላልፏል አንድ ወንጀል የሰራው ጠጥቷል ብዙ ሰዎች የማያረጉትን አርጉ ብለው የሚያረጉትን አታድርጉ ብለው ይከለከ ይሰራ ያዘዛሉ ብላችሁ ታስባላችሁ ይሳካላቸዋል ይሄ ነገር አዎ ብዙ ሰዎች ኸይር ስራ ስሩ ብለው የሚሰሩት እነሱ የሌሉበት። እነዚህ አይነት ሰዎች ደግሞ ለመኖራቸው ነብዩ አለይሂ ሰላቱ ወሰላም ምን ይላሉ የቂያም ቀን ሰዎችን ሲያስተምር የነበረ ሰው ጀሃነም ይገባል ጀነቱ ሲገቡና ይገቡና ሰዎች አስተማሪያችን እገሌ የት ይላሉ ሲፈለግ የለም የት ነው ሲፈለግ እሳት ውስጥ አለ ምን ነው እኛ አንተ ባስተማርከን ስግደን አንተ ባስተማርከን ጾመን አንተ ባስተማርከን ኸይር ሰርተን ጀነት ገብተናል አንተ ምን ሆነህ ነው ይሉታል ምን ይባላል ነው የተባለው መልስ የሚነግረኝ ማን ነው ምን ይላል ሰውየው አበሸይታ እ እሺ አይ ልትሰሙ ብዬ ነው ሰዎቹ ምን ይላል ሰውየው መልስ ምን ይላል አለ ሰውየው እዚህ ሲያስተምራቸው በዱንያ ላይ የነበረ ሰው ጀነት ውስጥ እነሱ ተማሪዎቹ ጀነት ገብተው እሱ ጃለው ይገባል ሄደው ሲጠይቁት ምን ሆነ ነው ወይም ሲጠየቅ እሱ አንተ ምን ነው እኛን አስተምርህን አንተ ባስተማርከ ጀነት ገባን አንተ ያ የተወረወርከው ምን አርገህ ነው ሲባል ለሌላ አልነበረም ይሄ ሌላኛው ሀዲስ ላይ ነው ሌላ ነው ሌላ ነው መልሱ ኩንቱ አእሙሩኩም ወላ አቲ እያል አርጉ እያልኳችሁ ስገዱ ሱቢ እንዳያመልጣችሁና እኔ ሱቢ ተኛ ነበር አንዱማ እንዲያውም ምን ይመስሉልናል አንድ ሰው ነበር አሉ አዛን አርጎ ተነስቶለት አዛን አርጎ ሰው አዛን አዛን ማለት ተነሱ ነው አይደል እሱ ለት ውዶ አያደርግም ዝም ብሎ ተነስቶ እየተፈለፈለ ተነስቶ አላሁ አክበር ይላል። ይሄ ለስራ ነው ማለት ነው፣ ለወዚፋ ለደመወዝ ማለት ነው። እሱ ለጥ ይላል ኩንቱ አእምሩኩም ማለት አርጉላችሁ ነበረ ወላ አቲህ እኔ ግን አልፈጽመው ነበረ በአላህ ብዙ ሰው የለም አርጉ ብሎ አንድ እኮ ነው ልጁን በደንብ ያስተምረዋል ውሸት ክልክል መሆኑን እንዳትዋሽ እያለ ቀን ይጥለኛል ብሎ አላሰበም። ከዕለታት አንድ ቀን ግን የዱቤ የሚጠይቀው ሰው የደወለ መሰለኝ። የዱቤ የወሰዱ አንዳንድ ጊዜ ስልክ የሉም በሉ የሚሉ አለ አይደል? እዛ ሲደወል አባትህ አለ ወይ ካሉ የለም በላቸው አለ። አሎ ሰላም አለይኩም ሰላም ወራህመቱላህ አባትህ አለ? አዎ የለም ብዬ ዝሮ ስታስተምረኝ ግን አስዋሽ ብለኸኛል አባት እያለ የለም ማለት ውሸት ነው አለ አሙሩኩም ወላ አቲ ወአንሃኩም ወአቲ እንዲህ አታርጉ እንዲህ አታርጉ ላችሁና ደግሞ እኔ ግንባር ቀደም ነበርኩኝ አዎ ሌብነት ክልክል ነው ምን ክልክል ነው ሲላደር አሉ የኔ ቢጤ ጧት ሲወጣ ምንጣፉን ስብስብ አድርጎ ተከትለው ምን ነው ምንጣፉን መስጂዱ ሰርቀው ነው እንዴ ማታ እንዲህ ሲሉ አላደሩም እኔ ነገርኳቸው የኪታቡን ነው እንጂ የኔን ነው እንጂ አንድ ሼክ ነበር እዛ ሸጎሌ መስጊድ እኔ በዋሽ ኪታቡ አይዋሽም ኪታቡን አዳምጡ ባካችሁ ይላል መናገር ሲፈልግ ነው እንግዲህ የሚናገረው ነገር አለው በኋላ ለምን አልክ ሲባል ወላሂ ኪታቡ ስላለ ነው እኔ የለሁበትም ብዙ ሰው እንዲያውም ተግባሩና አንደበቱ ተጋጨ ኢስላም ማ አለ ረሱል ለልበላ አንተ ተግባሬ ይጋጫል ብለህ እኔ የማልሰራው ነገር አልናገርም ብለህ አትስለ ተናገር እንደውም በተናገርከው ቁጥር ከለታት አንድ ቀን ለተግባር ትጋልጣለህ አትዋሹ ትዋሻለህ አትዋሹ ተዋሻለህ ከዛ ካልካት አንድ ቀን እንኳን አንድ ይጥልብሃል ምን አንተ እንዲህ እየዋሻህ አይደለም እንዴ ትምህርት ትማርበታለህ ደግሞ ይሉንታም ይይዛል አቦን ያለው አትዋሹ እያልኩኝ እንዴት አደርጋለሁ እንደው ይቅርብኝ እንጂ ይሄ ነገር መታረም አለብኝ ብዙ ሰዎች ስለማይናገሩ ነው እንደ ልባቸው እንዝላል የሆኑት እንዲያውም ተግባራቸውን ሰው እንዳያርምባቸው በማለት ሰው እንዳያውቀው ይፈልጋል ይሄንንም ተነገረ እንዴ ከዚህ በኋላ እንዲህ ማድረግ የለብኝም የሚል አልነበረ። ወለድ አገድ የሚሰራ ሰውዬ ነበር። ወለዳ ገድ ሐራም መሆኑን ያውቃል እሱ፣ ግን የአካባቢው ሰው ስለማያውቅ ይሰራል። የሆነ ደረሳ መጥቶ ጠጥቆ አንድ ቀን ቀጥቶ ፈዳ አንሰፈር እንዲህ ስለ ወለድ አገዱ ተነገረ። ምን አለ ሲባል እንዲህ አድርጎ ቤት ያከራይ ይከራይና የዛሬ ሁለት ዓመት ሶስት ዓመት ካልመጣህ በዚያው ይጸድቃል ምናምን እየተባለ አለው። تنذر على كي سوال فاتو بستالي شرسل كذي وعلى قد هالسلام يهدف تسمع بي مالك ما على الرسول بملك تنجاو لا يلم بيت جاو على أي رسول ما أنه محمد عليه الصلاة والسلام عيسى موسى إبراهيم وداود لنو تشم ملك حتى على نواب الرسول على خلفاء الرسول ملك تنجاو نموكلوا يبني أستمروا شخص شلباتهم إلا البلاغ البلاغ المبين قنا ማድረስ ግን አለ እንዲህ ግን እንዲህ ዝም ብለህ ወለም እንትን ወለም ዘለም እያልክ ማድረስ አይደለም ወዲያ ወዲህ አያስፈልግም መንገር መንገር ነው ይህ ሕኩም ምንድን ነው ሐራም ነው አዎ ሙቅሪ ካላሰከረች በምን አንዱ ቀሪቦ ነው የሚባለው አለ ይሄ ሙቅሪ የሚባለው እኛ ጋር ቀሪቦ ነው የሚሉት አረቦች ቀሪቦ የተባለች ለምንድን ነው ስለው ቀሪበቱን ማለት ነው አለ ቀሪ በግማት ለማስከር ቀርባለች ማለት ነው። እንግዲህ እሱ የማያሰክረው ለውነት እውነት የሚሉት ማለት ነው። እኛ ጋር ግን እኔ አንዳንድ ቦታ ግን የእስላሙ ዳስ የአማራው ዳስ ተብሎ የክርስቲያኑ ዳስ አለ። የክርስቲያኑ ዳስ መቼም ያው የሚያሰክረው ነው የሚሰራው አይደል? ሙስሊሙ ጋር የማያሰክረው ተብሎ ነው መተኮስ የሚጀምረው ግን የሙስሊሙ ዳስ ነው መጀመሪያ ምንድነው አለው አንዱ ምንድነው ሲለኝ አይ እነዚህ መጠጥ ጠጥተው ቀምሰው ስለማያውቁ በትንሽ ነው የሚሞቁት አለ። ልክ እንደ ጫት ቃሚ ጫት የለመደው ቃሚው በጣም ብዙ ታልቃም አይበረከልም ደንዝዞ ማለት ነው። ይሄኛው ግን ትንሽ ገና ሲጀምር ይሞቃል። ሐራም ማ ሐሩመ ከሲሩሁ ፈቀሊሉሁ ሐራም ብዙ ሲሆን ሲበዛ ያሰክራል የተባለ ነገር እኮ ትንሹም ክልክል ነው። እኔ አንድ ሁለት እኮ እንትን ከጠጣሁ አልሰክርም፣ ግን አምስት ብትወስድ ትሰክራለህ። አሁን ሐራም ነው። አንዱ ፈሚልዑ ልከፍ ሚንሁ ሐራም ነው። ስለዚህ ጫት ሲበዛ ያሰክራል የሚል ነገር ላይ ከተስማማ ትንሹንም መቅመስ ሐራም ነው። ማ ዐለ ረሱል ልልበላግ በግልጽ መንገድ ያስፈልጋል። በቃ ታሪክ ሶላት ምንድን ነው? ሕክሙ መንገድ ነው። ኪታብ ያለውን ንገር። ያንተ ሚስት ስላልሰገደች፣ ያንተ እህት ስላልሰገደች አንተ ምን አገባህ? አንዳንዱ የእሱን ስራ ብቻ የእሱን አቅም ብቻ የምትመጥን ዒልም ነው የሚናገረው የእሱ ተግባር ላይ የሚቃረን መስሎት ካየው ይተዋል አልደረስም ይሄ ሸኾች ሲገባቸው ቀስ ብለው ሲደርሱ ነው የሚነገራቸው ይላል ما على الرسول إلا البلاغ والله يعلم ما تبدون وما تكتمون አላህ የምትደብቁትንም ይፋ የምታወሩትንም ያውቃል ሳናውቀው ነው የምትሉትን ነገር እንደምታውቁ ያውቃል ለምን ይሄን ያትናገረው ስለሆነ እንጂ ወላሂ ይሄንን አላውቅም ይላል አውቃለሁ ካለ ለምን አልተናገርኩ ሊባል ነው አላውቅም አላህ ምን አለ والله يعلم ما تبدون وما تكتمون ايوه ها የማያሰክረው ችግር የለውም እውነቱ ከሆነ የማያሰክር ከሆነ ችግር የለውም ግን አያሰክርም ወይ ነው ችግር የለውም ችግር የለውም የሚያሰክረውን ግን በዚያ ስብ ለዚህ እኮ ነው ቀሪቦቱን ነው የምትባለው አለኝ እኮ የመኒ እኮ ነው አፍሪካ ያመጣ ነው እኛንን አለ ወደዚህ ወደ አፍሪካ ምናምን ስንንቀሳቀስ ሰው ይጠጣል የሚያሰክረውን እኛ ምን እናርግ ብለን ትንሽ የምታሰክረውን ነገሮች አንስተን ላለማስከር እኮ ጠላውን ራሱ የሆነ ነገር አስገብቶ እኮ ሊያፈዙት ይችላሉ ሊያፈስሉት ይችላሉ ጉልበቱን ንፋስ ከሰጡበት ከተከፈተ ውሃ ከተደረገበት ምናምን አድርገው ይጠጣሉ እንደዚህ ያለውን አትጠጡ ነው መጀመሪያ ሐራም ከሆነ በኋላ እንደገና ተኸሉን ሐላል አይሆንም እንጂ መጀመሪያ የሆነ ነገር በጥጦ መጠጣት ምንም አይከለከልም። በማስከር ነው በማስከር ነው። አንዳንዱ ጌሾ አለው ይላል። ከጌሾ ጋር የድንበር ጠብ ያለው ይመስል ጌሾ ጋር አይደለም። ጌሾ ማለት ጫት ማለት ነው። አንድ ናቸው። ጌሾ ቅጠል በቅጠልነቱ ሐራም አይደለም። ግን በማስከር ላይ ተጽዕኖ በማሳደር ከፍተኛ ስላለው ስለሚቀመም ነው። ማሩን በጥብጠው ከዚያ ትንሽ ነገር ጨምሮበት ምናምን አስካሪ ህዝቡ ህዝቡ እናሳብድ ይሆናል። ማስከሩ ነው። ጃሚዑ የሚያሰክር ነገር ነው እንጂ እህሉ አይደለም። ማር ጠጅ ሊሆን ይችላል፣ በቀሎ ጠጅ ሊሆን ይችላል፣ ሌላ ጤፍ የጤፍ እንትን ሊያመጡ ይችላሉ። የፈለገው ነገር ላኪን ያሰክራል። ሐራም ነው። አያሰክርም አላለም። የማስከር ዘዴው እኛ ጋር የባህሉ አሰራር ግፍሉ፣ ጌሾው፣ ተላቅጠሉ ምናምኑ ጨማምረውበት ነው። ቴክኖሎጂው ደግሞ እንደዚህ አይደለም። የሆነ ነገር አለ የሚጨምሩበት እሱ እንጂ ንጹህ ስንዴው ሊጨመር ሊቀቀል ይችላል። አሁን ስንዴው ስለተቀቀለ ሐራም የሆነ ስለበቀለ ሐራም የሆነ እንደበቀለ ተቆልቶ ቆሎ የሚበላው ሰውዬው ሐራም ይሆንበታል አይሆንም። ማ ዐለል البلاغ እኔ ይሄን ማ ዐለል ረሱል ኢለል በላግ ሁሉም ማወቅ ያለበት በትክክል አድርሻለሁ። ብዙ ሰው ትንሽ ይናገርና አንድ ቀን ተናግሮ በቃ ተናገር ያለው ከዚህ በላይ እንግዲህ ከመናገር ሌላ ምን አለብኝ ይላል። ይሄ ነፍስያው እንዲህ የሚለው ሰው ካለ ኑህ አለይሂ ሰላም ታሪካቸውን ማወቅ ያስፈልጋል። ስንት ጊዜ አስተማሩ ነው? ዘጠኝ መቶ ሀምሳ ዓመት አስተማሩ። ከዛ በኋላ ሰለች በቃ እንግዲህ እኒ መግሉቡ ፈጥቶስል ተሸንፍ ያለው እንግዲህ ድረስልኝ አሉት አላህ እንዲሁ ያህል እንኳ ዘጠኝ መቶ ሀምሳ ዓመት ያህል ሳይሆን ቢያንስ ቢያንስ አንድ አመት ሁለት ዓመት ሶስት ዓመት አምስት ዓመት አስር ዓመት ሳናስተምር ሰውን ስልችት ብለን ነገር ነው ነገር ነው አይሰማም ማለት በጣም የሚያሳዝን ነው። አንዱ ሸፍ እንዲያው ስናስተምራቸው አይሰሙም፣ ጥሪት ስናደርግላቸው አይመጡም አለው። ልትሰድቧቸው አይደል ልትጠሯቸው አለ አረኛ ልታደብ ልትሰድቡ ነው ይሄን ያረገ ሽርክ ነው ይሄን ያረገ ቢዳ ነው ይሄን ያረገ ልትሉ አይደል አዎ እነሱ አይደል ዛሬ የሚያረጉት የሚያረጉት ስትል እኮ ስቅቅል ይሉ ነው አለ ለመሳቀቅ እናንተ ጋር እንዴት ነው ይመጣሉ አለ ሰርግ ላይ ለማባል እንኳን አለ ዱጮማ ማብሉ ለማለት አዲስ ድግስ ለመደገስ እንዴት ነው የምትጽፉት ደብዳቤ ትጽፋላችሁ አለ መጥሪያ እስሩ ላይ ደግሞ የሚያምር ቃል ነው የምትጽፉት ወቢሑዱሪኩም የትሙ ስሩሩና በመገኘታችሁ ደስታችንን በመካፈላችሁ ደስተኞች እንሆናለን ያለ እናንተ ደስታችን አይሟላም ምናምን ብላችሁ ትጽፋላችሁ አለ ይሰጠዋል ደግሞ በጣም በአማረ ከለር ኪሱ ይዛ ከዚያ ትደውላላችሁ አሉ ቀኑ እየደረሰ ነው እንዳትረሳ አደራ ቀጠሮ እንዳትይዝ አይዟል ይዞ የሰርጉ ቀን እየመጣ ነው ተነሳ ሲመጣ በር ላይ ቁማችሁ ነው አለ የምትቀበሉ ሰርግ ሊበላ ያ ሁሉ ውጤቱ ምንድን ነው ሆነ ሆዶ ለመብላት እናንተ ግን በቁም ልትገርፉት ሙሐደራ ለሼክ ፉላን الفلاني ኸምርና ወለድ ብላችሁ ሸገሌ ስለ ወለድ ክፉነት ሸገሌ ስለ ኸምር ጠጪውንና ወለድ በላተኛውን ጥርጥሩታላችሁ እዚህ ነው ለመሰደብ የሚመጣ ሊዋረድ አንድ ማህበራ ላይ ትልቅ ሸክ ጋበዝና አለ ያ ትልቅ ሸክ የሚናገሩ ስለወለድ ነው አለ ሀብታም የተባለ በሙሉ ሰበሰብና ከመካከላቸው ወለድ የሚሰሩ አሉ አለ حرم الله البيع وحرم حل الله البيع وحرم الربا ሲል وحرم الربا ሲል ሰው ሁሉ ወደ እነዚያ ነው የሚመለከተው አለ ወደ ሀብታሞቹ ሰዎቹ አለ ምንድን ነው እኛ ነው የሚያወሩት ይቆያል አለ ስለ ሪባ ሲያነሳ ወደ እነሱ ነው የሚያወራው ብለው ወጥተው ሆኗል ለማሸማቀቅ ልታሰልፏቸው ነው እናንተ አጠራር በላውቃችሁ እሺ ምን እናድርግ መቼስ ተለምኖ ስለምን ልንናገር ነው ነው ስለ ሶላት እንናገራለን እናለን ሶላት የማሰግዱ ሰዎች ስንላቸው አሃ ሰብስባችሁ ልትሰድቡን ነው አይባችንን ልታወሩብን ነው የመጣችሁት በቃ ደግሞ ይመጣ والله يعلم ما تبدون وما تكتمون በጣም ትልቅ መልእክት ያለው የቁርአን አንቀጽ አባባል ነው ይባላልና ይህንን በደንብ ማጤን ያስፈልጋል وهذا من الله تهديد لعباده ووعيد يقول ليس على رسولنا الذي أرسلناه إليكم إلا أن يؤدي إليكم رسالتنا ወደ እናንተ የላክነው ነቢይ ያለበት መልእክታችንን ማድረስ እንጂ ሌላ ኃላፊነት የለም ثم إلينا الثواب على الطاعة وعلينا العقاب على المعصية ደግ ከሰራ ኸይር የመክፈል እኛ ነው ያለብን ጥፋት ካጠፋን መቅጣትን ምን የሆነ ማረገው وغير خفي علينا المطيع منكم الخابر رسالتنا መለክታችን እንደተቀበለውና መለክታችን አልቀበልም ያለውን ሰው እኛ እናውቃለን መዝገቡ እኛ ጋር ነው ኢና ኩና ነስተንስኩ ማ ኩንቱም ታዕመሉን እናንተ የምትሰሩትን ስራ በጠቅላላ ኮፒ ወስድ ነበረ ይላል አላህ من العاصي الأبي رسالتنا لأننا نعلم ما عمله العامل منكم እንደዚህ አይነት መሰልቸት የለብም ለዚህ በላ ብቁ አስሉ እኮ መለክቱ የነብያት መለክት ነው መለክቱ የነብያት መለክት ደግሞ ትልቅ ነው እንግዲህ ነብያት ነብይ የሆነ ማለት አንድ ሰው ከአላህ ነው ሙባሸረተን እውነቱን የሚሰማው ማለት ነው እነሱንም የሚተካ ሰው የዚያን ያህል እርግጠኛ በሆነበት ጉዳይ ላይ ነው ሰው ስለ ሽንኩርት ወሬ እንኳን ሲያወራ ሳያጣራ ሲያወራ ስለ ቤት ክራይ ሲያወራ እንኳን ሳያጣራ ሲያወራ ያፍራል አይደል ታዲያ ስለ አላህ ያልተጣራ ወሬ ይዞ ማውራት አያዛፍርም ስለ አላህ ዲን የማያውቀውን ነገር ተነስቶ እንዲህ ነው ብሎ መደፍረስ እንዴ እኔ ብዙ ጊዜ የምሰጠው ምሳሌ አለ ለምሳሌ አሁን ስራ የሚፈልግ ሰው ስራ ያጣ ሰው አቅሙ ያልሆነ ስራ ቢወጣ ይገባል ሄዶ ይጠይቃል። ለምሳሌ እንግሊዘኛን የሚተረጉም ወደ አማርኛ አማርኛን ወደ እንግሊዘኛ የሚተረጉም ሰው አንድ ሺህ ዶላር እንከፍለዋለን ተብሎ አዋጅ ብሰሙ ቤታችሁ አጠገብ ቢሆን ሄዳችሁ ትመዘገባላችሁ? አትመዘገቡ። ተጅዊድ አስተማሪ እንፈልጋለን በአንድ ሺህ ዶላር ቢባል አሁን ተጅዊድ አስተማሪ እኔ አልመዘገብም ባላችሁ አልችለውም ግን ዳዋ ሲባል ዳዋ ለማድረግ በቃ ሱሪውን አጠር አጠር ጢሙን ያሳድጋል ከዚያ በኋላ ብስሚላህ ራህማን ራሂም አልሐምዱሊላህ ለመዱ ማለት ከቻለ በቃ አንዳንዱማ የአሚር ትእዛዝ ሆኖብኝ ነው ብሎ ቆሞ ስትበላ እንዲትላለህ ስትተኛ እንዲትላለህ ብሎ ዳዋ መስሎት ይቀመጣል የአላህ መልእክት ከሁሉም ሁሉ መልእክት ጥንቃቄ የሚገባው እሱ ነው። ብቃት የሌለው ሰው ሊያደርግ አይገባም። አማርኛ ተምረው አማርኛ አስተማሪ ለመሆን ልዩ ስልጠና ያስፈልጋቸዋል። እናንተ አሁን አማርኛ ስለቻላችሁ ወዲህ አማርኛ ስለቻል ገብቼ እንዲህ የአማርኛ አስተማሪነት እመደባለሁ ግን አይመድቡኝም። ይመደባል። ልዩ ኮርስ አለ የመምህርነት ተባባሉ ታዲያ የአላህ ዲን እንዲህ በማንም ሰው ዝም ብሎ ብቃት የሌለው ሰው ያለዋጭ ሳሚ ልክ ይለቀልቃለሁ ጥሩ አይደለም ያበላሻል አንድ ነገር ካወቅ ያችን ያወቅካትን መንገድ ጥሩ ነው በልጉ አንኒ ወለው አያ በትክክል ያላረጋገጥከው ግን አይሆንም አይዝህም አይወጅም ለዚህ ብለው ነው ሰው ሳይማሩ አስተማሪ የሆኑ ሰዎች ናቸው ያስቸግሩ ሳይማሩ ገና ሳያውቁ አሳዋቂ ነን ብለው ይነሳሱና ከዚያ በኋላ ሁሉም አንተም ሸህ እኔም ሸህ ይላል መለኪያ የለው በተለይ እኛ ሀገር ሸህነት ደግሞ ሁሉም ሸህ ነው እነ ሸህ አመ ሸህ ነበሩ እነ ሸህ ተባረክ መጡ ትንሽ ከፋሉ እንዲህ እያለ ያው ቁርአን ያከተመ ሁሉ ሸህ ይባላል ከዚያ ጥቂት ትንሽ ትልቅ ሸህ አያውቅም ማለት ነው ውዱ ውዱ እንዲታረጋለ ማስተማር ከቻለ አለቀ ሁሉም ነገር በተለይ አውቃለሁ ብሎ ራስን ማሞኘት በጣም ወንጀል ነው። ጥንቃቄ ማድረግ ያስፈልጋል። በላቅ ማድረግ ያለበት ገደብ ያስፈልጋል። መሰልቸት የለብንም። አዋቂዎች ለዚህ ነው አላህ መርጧቸዋል። ኃላፊነታቸውም የዚያን ያህል ነው። ዝም ብሎ እንደው እንደ ተራ ነገር ይሄ ማስተማርን እንደ ቀላል ነገር አይቶ ራስን ማሳነፍ፣ ጊዜ ስራ ማሳለፍ፣ ስራ መፍታት ነገ ነገ ወዲያ ጸጸታለሁ كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر سلا الله من تهلا قال لا شنو يسول جوت يا نبي أمتك إلى أمتي بل لأما تلقوا فائدة سول خير اللي سرى مكسكساته تلقوا كما تفونا درمان قداتهم خير النا دبون النا مدفون بمزلوا بليجي سمار والد قال سمار سوف يعلمون جزاكم الله خير بارك الله فيكم وصلى الله وسلم على خير خلقه محمد وعلي وصحبه وسلم أجمعين والسلام عليكم ورحمة الله وبركاته